ራሷ ትዝሃለሁ ብላ ለጋል ወይም ደግሞ አንተ ወልጅ ሆነኝና ብላ አስቀምጣ የስርቆት ሊካ ማለት ነው። ተፈቀደ ማን ማወቅ አለበት? ማን ሊማፊ ሱነን ውስጥ የተዘገበ ሐዲስ አለ ወይ ወየተወላ የሚቆጣጠር የሽረፍ ማለት ምንድን ነው? አምረላህ የኒካሁን ሂደት የሚከታተል ወይ ርሽዱሃ ምን ማለት ነው? እዚህ እንጀምር ወይ ርሽዱሃ ወይ ተወላ ማለት ነው እ መርቦቶቱ ምንድን ነው? አንድ የተያያዘ ይተሳሰረ ተቀጣጠረ إطلاق العنان ከማል ጀማል ኢጥላቁ አልዓናን ማለት ምን ማለት ነው? ልጓምን መግታት መልቀቅ ማለት አይደለም። የተወላ የሚቆጣጠር አቅደ ተዝዊጅሃ የጋብቻዋን ስርዓት መቆጣጠር የሚችል ሰው አንድ መኖር አለበት ከጎኗ ፈላሳ ተዕቂዱ ማሰራት ትችልም ሊነፍሲያ ለራሷ ከይነ አቅደት ብታስር ሊነፍሲያ ለራሷ فعقدها ኒካሃ باطل ብልሹ ነው። لما في السنن ሱነን ላይ ያለ ሐዲስ አለ የሚከለክልና من حديث عائشة رضي الله عنها አይሻ የዘገበችው ሐዲስ አለ። አይሻ ምን ትላለች? أيما امرأة ማንኛውም ሴት نكحت نفسها ራሷን ከዳረች بغير إذن وليها ያለ ኃላፊዋ ፍቃድ فنكاحها ኒካሃ باطل ብልሹ ነው። فنكاحها باطل ኒካሃ ብልሹ ነው። فنكاحها باطل ኒካሃ ብልሹ ነው። ባጢሉን ሶስት ጊዜ ነው የተናገሩት። ያለ ምኗ ፍቃድ ከዳረች ራሷን ያለ ወልጇ ፍቃድ። ይሄ ሚነል አጀብ ያለ በራሷ ፍቃድ ማለት ነፍሴን ሰጥቻለሁ ብላ የምትገድ አለ። እንደዚህ አይነት መዝሀብ አለ ብለው የሚንቀሳቀሱ አረ ሻአቶች ናቸው በጣም የሚሰሩበት ይሄ ሻአቶች ሙታአምን የሚባል አለ እነሱ የሚያደርጉት ነገር ወመን ሶቅ ላይ ምልካ ነው። አንደኛ ይሄ ሁለተኛ ሌላ ሰው ምን አድርጋ ኃላፊ አድርጋ አይቻልም። እዚሁ የማይታወቅ የሸሪዓ ፍርድ ቤት የማያውቀው ምንም የማያውቀው አስቀምጣ ምን ታደርጋለች? እከሌ አንተ ወልይ ሁነኝና ወክያለሁኝ ትለዋለች፣ እሱን ታስቀምጠዋለች። ወክለንሃል አንተ ለእሷ ኃላፊ ሁን የአባቷን ቦታ ተካለለ አባቷን ቢ እና ሁለት ምስክሮች አመጡና አንድ ላይ ኒካሁ ይደረጋል። ይሄ አይቻልም። አባት እንዲህ ካለ የት ይከዳል? እስላም የሚያውቀው ማን ነው? ሸሪዓ ፍርድ ቤት ቃዲ ይደራታል። አልሐፊዝ አልሐፊዝ ይደራታል። በመስጊድ ኢማሙ አይ አይፈቀድም። ለምን ቃዲ አይደሉም ማለት የሸሪዓ ፍርድ ቤት የወከላቸው ቃዲዎች አይደሉም። ቃዲ ማለት የሸሪዓ ፍርድ ቤት ዳኛ ማለት ነው። ለሱ ነው ኃላፊነት የተሰጠው። ነብዩ አለይሂ ሰላቱ ወሰላም ዝረዋል ምን ስለሆነ የኛ የሙስሊሞች ምን ነበሩ? ቃዲ ናቸው፣ ዳኛ ናቸው። ለኛ ፍርድ መስጠት እንደዛ አድርገው እንደዛ አድርገው እንደዛ አድርገው ማለት ይችላሉ። ብር የለሃለሁ ብለውታል። ያቺ ራሷን ለብሳችሁ የሰጠችውን ሴት ያ ረሱላህ የማይፈልጓት ከሆነ ለኔ ይዳሩ ማለት ምናሉ ነብዩ አለይሂ ሰላቱ ወሰላም እሺ የምትሰጣት ምህር አለህ አይለህ አንድ ልብስ ብቻ ናት ያለችኝ አለ። ይህንም አንተ ብትሰጣት ራቁትን ትሆናለህ፣ አንተ ብለህ እሷ ራቁቷን ትሆናለህ። መህር አይደል እቤት ሄድና ፈልጋለሁ ምንም የለም ማለት ሁለት ጊዜ ሶስት ጊዜ ተመላለሰ የለኝም ማለት ያፈተው ነገር አለ። አፍጃለሁ ቁርአን ይህን ሱራ ይህን ሱራ አላቸው። እሱን አታፍዛት መህር አድርግላት አሉ። ብርሃለሁ አንካህቱካሃ ዘወጅቱካሃ መለክቱካሃ በተለያየ ለፍዝ ሐዲስ የመጣው ብር የለሃለሁ ብለውታል። ወልያለሽ አለሽ የለሽም ብለዋል። ጥያቄ ይላል መስፈርቶች አላቸው። ሸሪዓ ፍርድ ቤቱ አህሉ ሱና ሸሪዓ ፍርድ ቤት ከሆነ መስፈርቶች አሉ የሚያስቀምጣቸው መስፈርቶች እነዛ መስፈርቶች እናሟላለን። የግድ አባት መኖር አለበት፣ አባት መጠየቅ አለበት። እንዲህ ብላ እንዲህ ብሏል፣ በምን አንግል ነው እንዲህ ያለው? ይህን ነገር ጥያቄ ሊያነሱ ይችላሉ። የሸሪዓ ፍርድ ቤት ማስፈረስ ራሱ እንትን ካወቁ በኋላ ነው፣ የእስካሁኑ አይደለም። ያጋጣሚ ካወቁ በኋላ ነገሩ መታደስ እንትን ማለት አለበት። ግን ኒካሁ ባጢል ነው አለው ላይ ዑለማዎች የተለያየ አመለካከት አላቸው። ሰው ያሰረውን ኒካህ ባጢል ነው ብለህ ሳይሆን ለጥንቃቄ ይሰሩ ነው የምንለው። ያንኛውን ካደረግን ዝሙት ፈርደንባቸዋል። የተወለደው ልጅ ቃላ ነው። በጣም ብዙ አይነት ሊመጣ እስካሁን ድረስ ያለፈው አልፏል። ምንድነው የሚደረገው ካሁን በኋላ ያለው ማስተካከያ ማለት እንደገና ኒካሁን መካሄድ አለበት እስከዛሬም ማለት ነው። አይ ሸሪዓ ፍርድ ቤት እንሄዳለን። ሸሪዓ ፍርድ ቤት አቂዳ የተበላሸ ከሆነ የት እንሄዳለን? ሸሪዓ ፍርድ ቤት ትሄዳለህ። ምንም ችግር የለም። አባቷን እኮ ይዛ ትሄዳለች። አባት ራሱ እያለ እኮ ሸሪዓ ፍርድ ቤት ይሄዳል። አይ እኔ በሸሪዓ ፍርድ ቤት ኒካ ይታሰብልኝ ማለት ትችላለች። አባት ማንን ያወክላል? ነው ራሱ ከሆነ ማንን ያወክላል? ሸሪዓ ፍርድ ቤት በዛ ይታሰረው በጣም ጥሩ ይሆናል። ለምን አንደኛ አቂዳ የተበላሸ ከሆነ የአቂዳ ሂደቱ ደግሞ ይለያያል። አቂዳ የተበላሸ ያልተበላሸ አቂዳ ሂደቱ ራሱ ሊለይ ይችላል። ለምሳሌ እኛ ሁክም ላይ የምንሰጣቸው ሰዎች አሉ አይደል? ከኋላቸው ሶላት አይሰገድ የሚባሉ ሰዎች ራሳቸውን የቻሉ ናቸው። እነሱ የእነሱ አደጋ ነው። እዚህ ግን ሌላ ኡዙር የሰጠናቸው ሰዎች ደግሞ እነሱ መዳር ይችላሉ። ችግር የለውም። የእናቷ ሸቂቅ ያልሆነ በእናት በኩል የምትገናኝ ደረጃ አላቸው ደረጃ አላቸው። ዙል አርሐም ማለት ራቅ ያለ ዘመድ እስቴፑን ጠብቆ ይመጣል። አባት አያት አያት ከለለ አጎት አጎት ከለለ ወንድም ከወንድም ውስጥ ራሱ ትልቅ ወንድም ትንሽ ወንድም ደረጃ ይሰጠዋል። ትልቁ ወንድም እያለ ትንሹ ላይ ይሄ አይኬድም። አባት እያለ አያት ላይ አንኬድም። ደረጃ አለ። ሸቂቅ ይቀደማል። ከሸቂቅ ደግሞ ለአባቷ ብቻ ነው። ሸቂቅ ማለት በእናትም በአባትም የምትገናኘው ወንድም እሱ ወይ አቂዳ የተበላሸ ከሆነ አህል ካልሆነ ለምን ከሆነ በአባቷ ብቻ የምትገናኝ ሊመጣ ይችላል። ያ ከሌለ ደግሞ ወደ እናቷ ልትሄድ ትችላለች ይሆናል። ግን step ን ጠብቆ ነው። እዚህኛው ጋር ስለተጣላች እዛ ትሄዳለች ማለት አይደለም። ዋናው ሸሪዓው ይድስ ደረጃውን መጠበቅ አለባት። ያ ካልሆነ አባቷ እንዲ ካለ መጀመሪያ ሸሪዓ ፍርድ ቤት መሄድ ሁሉ ስቃይ ምን ማለት ለምሳሌ ከዚህ ደረጃ ከአጎት ልጅ አባቱ ደረጃ ምትስ እዛ ደግሞ የት ሳዑዲ አረቢያ አጎቱ ብቻ ነው አባቱ ወላጆች ያ ልጅ እስላም መዳር ይችላል እዛ ያለው አጎቷ አባቷ እዚህ ነው ያለው ልጁን ካወቁት እጅ እኮ መዳር ይችላል ነው ገብቶኛል ጥያቄ ገብቶኛል ማሻአላ እዚህ እኮ ነው ራሱ ሳውዲ አረቢያ እኮ መዳር ይችላል በስልክ hello ተስማምታችኋል ይቻላል። አሁን በቴክኖ ምክንያቱም አንተ ረመዳን የምንፈታው በምንድን ነው? በሬዲዮ በዲሽ አይተን አይደል እንዴ? ይቻላል። በስልክ አይደል እንዴ? ሳውዲ አረቢያ ላይ ተክቢራ ተባለ። አዎ ተራሽ እኮ ዛሬ ተክቢራ አላሁ አክበር አላሁ አክበር እየተባለ ነው። እንተውና እንመለስና ከተራዊህ የት እንመለሳለን? ቤት ነገ ኢድ ነው እንላለን። ምን አይተን ሳውዲ አረቢያ ደርሶ ይመጣል በዛ ቅጽበት ውስጥ የለም። ስለዚህ በመገናኛ ብዙ ይቻላል። ያኛው ወላጁ ነው ያጎቱ ልጅ ሰው እዛ አንዴ በእኔ ማሻአላህ። ይሄማ እንኳን ያጎት ልጅ አይደለም ማንም የማያውቅ የሱዳን ሰው መጥቶ ጋርልኝ ልጅ እንዲልህ ትችላለህ። ምንም ቀጣ የለም። ወኪል እዛ ሆኖ እኮ አሁን ለምሳሌ ተማሪና ተማሪ ቢጋቡ ፍቃድ ቢመጣ አባት ፍቃደኛ ሆነ ፍቃደኛ ሆነ እንበል አላህ አድርገውና ፈቃደኛ ከሆነ አሚር አላችሁ? አዎ። የአሚሩን ስልክ ትሰጠዋለህ። ማነህ? በድሩ በቃ ልጄን ቦታው ላይ ተካና ልጄን አንተ ተካና መዳር ትችላለህ። ፍቃድ ሊሰጥ ይችላል። አሚራችን ቁጭ ብሎ ይጀራል። ምን ሆኖ ማለት ነው? አባትን ተክቶ ማን ወክሎታልና አባት ወክሏል፣ ይቻላል፣ ምንም ችግር የለም። እሺ ካሉ አባት ይሄድ ለምሳሌ አዲስ አበባ ከሆነ አባት አባት ጋር ሄደህ መገናኘት አለብህ ማለት አይደለም። አንተ የምትፋም እዚህ ከሆናችሁ አባት ፈቃደኛ ከሆነ አባት ለአሚራችን ይደውላል። እዚህ ሸሪዓ ፍርድ ቤት አትሄድም፣ እዚሁ ተማሪ መካከል ያልቃል ማለት ነው። ገባ ይቻላል ማለት ወኪል ማድረግ ማለት ነው። ወኪል ማድረግ ሳዑዲ አረቢያ ሆኖ ማወከል ይችላል። የትኛውም ዓለም ላይ ሆኖ ማወከል ይችላል። ወክያለሁ ዳርድ ወፍያለሁ ዳርሜ ማለት ይችላል። ሀላፊው እዛው ይቻላል፣ ችግር የለም። ኒካሁ ራሱ ሀታ አለ በስልክ ላይ መካሄድ ይችላል። ኒካሁ ኒካሁ ራሱ እዛ ሆኖ ከፈለገን ድሬሃለሁ እከልዬ አባበሉ የምትባለዋ ልጄን ፋጢማ ብንተ ሰዒድ እብነ መሐመድ ዘወጅቱከ ቢመህሪ ከዛ ወከዛ ብሎ በስልክ ይናገራል። አንተም ቀቢልቱ ተዝውጅሃ ትላለህ። ላውድ ሲከት እናንተኑ ምስክሮች ደግሞ ሁለቱ ሸሁዶች ያዳምጣሉ። ችግር የለም። ኸይር ምን ተወሳሰበባችሁ? አይ በቃ በስልክ አታግኝ ተው፣ ወኪል ይባላል። በቃ ወኪል ያወክል እዛ ሆኖ ወኪል እዚህ መምረጥ ይችላል። አሚራችን አለ አይደል? በአሚራችን ላይ ወልታ ይደረጋል። ችግር የለም። እሺ አይ አው የት لما في السنن من حديث عائشة رضي الله عنها أيما امرأة نكحت نفسها رأسا كذلك بغير إذنها على فساده بغير إذن وليها لوليها فقط فنكاحها باطل فنكاحها باطل فنكاحها باطل الحديث حديث يكفلها قال الترمذي الترمذي من يلالو حديث حسن وهو حديث فيه انكر حديث ነው ብለዋል وفي السنن الأربع በአራቱ ሱነኖች ላይ ላ ኒካሃ ኢላ ቢወሊይን እንላለን። ኒካህ ተቀባይነት የለውም ሐላፊ ካለ እንጂ ያለ ሐላፊ ኒካህ ተቀባይነት የለውም። አባት አባት ከሌለ አያት አያት ከሌለ ሞቶም ይሁን አት አህል ሳይሆን ቀርቶ የሚሆን እስላም ሳይኖር ወይ አቂዳ ተበላሽቶ የሚሆን ወደ ወንድም ከዛ እነዚህ ነዚህ እምቢ ካሉ ወይም አባት መጀመሪያ ላይ እምቢ ካለ ወደ አያት ባትሄድም ትችላለህ። ወደ ምን ትሄዳለህ? ወደ ሸሪዓ ቤት ይካሄዳል። ፍቃድ ካላቸው ደግሞ ወኪል ያደርጋሉ ተባብለናል ኢንሻአላህ። እና ያለ ወልይ ኒካህ የለም ብለዋል። ደለል ሐዲሳት ሁለቱ ሐዲሶች ይጠቁሙናል። የትኛውና የትኛው ሐዲስ ሱነን ላይ የተዘገበው ከአይሻ የተያዘው ሌሎች ሱነን አልአርባ ላይ ደግሞ ላኔ ከአላ ቢወልጅን ያለው ሁለቱ ሐዲሶች ደለል ሐዲሳ ሁለቱ ሐዲሶች ይጠቁማሉ። ወማ ጃአ የመጣም አለ ቢማዕናሁማ የእነሱን ትርጉም አዝሎ የመጣም ሌላ ሐዲስ አለ። አነሁ ላ ኒካሁ ኒካህ አይፈቀድም እላ ቢወልጅን በሐላስ እንጂ አይፈቀድም። የሐላሱን ደረጃ ጠብቀን እንሄዳለን። ተመልክተናል። ይህንን በትክክል ኢንሻአላህ ደግሞ ታነባላችሁ። ቀረው ለአነ አልአስለ መሰረቱ ቢነፍይ የለም ማለት ነፍየ ሲሐ አይቻልም ማለት ነው። ነፍየ ተቀባይነት የለውም ማለት ነው። አባባል በጣም ዑለማዎች መካከል ኡሱልዮች መካከል ፍጭት ያመጣችናል። ፈኒካሁሃ ፋሲዱንና ፈኒካሁሃ ባጢሉን ፈኒካሁሃ ገይሩ ሶሒህ ፈኒካሁሃ ገይሩ ጃኢዝ አገላለጽ ራሱ ይለያል። ገይሩ ሶሒህ ማለትና ባጢል ማለት ይለያያሉ። ባጢል ማለት አይሆንም ከንቱ ነው ቢደረግ ችግር የለም ይበላሻል ማለት አይደለም። ግን ባጢል ነው ማለት መጥፎ ነገር ሰርተዋል ነው የሚባለው የሚሉ ሰዎች አሉና ተጓባ ነገር አንድ ሰው ሰርቆ በሰረቀው ልብስ ሊሰግድ ምን እንላለን? በሐራም ልብስ ነው የሰገደው ይባላል አይደል? እሺ ሶላቱ ይበላሻል ወይስ ምንድን አዎ ሶላቱ ተቀባይነት አለው፣ ግን ሶላቱ ውስጥ ይህን የሚሏሉ አይ ሶላቱ ሙሉ በሙሉ ይበላሻል፣ ተቀባይነት የለውም፣ እንደገና መድገም ቀዷ ማውጣት አለበት ያሉም አሉ። ኒካህ ባጢኑ ያለው ልጅ ገባች አሉ። ኒካህ ባጢኑ አዎ፣ ኒካህ ባጢኑ ማለት ምንድን ነው? አይ ጥፋት ፈጽማለች፣ ኒካህ ውስጥ ወንጀል ሰርታለች። አዎ፣ ግን ዝሙት ሆነ አአ ወንጀል ብቻ ነው ያለባት። ባጠፋችው ጥፋት ወርጅን ባለማምጣቷ ወንጀል ትቀጣለች እንጂ በግንኙነቱ ዝሙት አይባልም ያሉ ሰዎች አሉ። አአ እንደዛ ማለት አይደለም። ትክክለኛው ምን ማለት ነው? ፈኒካህ ባጢኑ ማለት ምን ማለት ነው? ተቀባይነት ሙሉ በሙሉ የለውም፣ ዝሙት ነው የሚሆነው። ይችን ፈርጅ እያደረጉ ነው ሰው ማንኛውም ሰለፍ ከማምጣት ማለት ነው። ደለለ ሐዲሳን ሁለቱ ሐዲሶች ይጠቁማሉ። ወመጃ ቢማዕናሁማ አልገባችሁም? አነሁ ላ የስሑ ኒካሁ ኒካሁ ተቀባይነት የለውም ኢላ ቢወልይን በወልይ እንጂ لأن الأصل መሰረቱ ፊ ኔጌቲቭ ትርጉሙ ነፍይ የሲሓ አይቻልም ማለት ነው። لا نكاح إلا بولي لا نكاح ማለት ምን ማለት ነው? ኒካህ ፍጹም የለም ማለት ነው። የለም ማለት ምን ማለት ነው? ተቀባይነት የለውም لا نكاح ያለው ኒካህ የለም ማለት ኒካህን ካሚል እንዳትሉ። ይኸው ምን ሐዲስ ላይ ምን አይነት አቀራረብ አለ መሰላችሁ? لا يؤمن أحدكم ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲ የሚል ሐዲስ አለ። አንዳችሁ አያምንም ለራሱ የወደደው ለወንድሙ እስከሚወድ ድረስ ይላል። አያምንም? አዎ ምንም አያምንም። አንድ ሰው ካልወደደ ካፊር ነው። አሁን ይሄ ትርጉሙ እንደዚህ ያቻላል። አያምንም ማለት አይደለም። ምን ማለት ነው? ላ የክሙሉ ኢማኑ አሐድ ላ የክሙሉ ያለውን ኢማን የሚጨምረው ኢማኑ አይሟላም ማለት ነው። እሺ لا نكاح إلا بولي ስንል ምን ማለት ነው? ሙሉ የሆነ የተሟላ ስርዓቱን የጠበቀ ትክክለኛ ንጹህ የጸዳ ኒካህ ማለት ነው እንጂ ጭራሽ ኒካህ ማለት አይደለም ብለህ ኺላፍ ልታስነሳ ትችላለህ። ይህን ያስነሳሉ ሰዎች። አልገባችሁ? ላኒካህ ማለት ጭራሽ አይቻልም ማለት ሳይሆን ላኒካህ አይል ኒካህ አልካሚል ልትል ትችላለህ። ሙሉ ኒካህ፣ የጸዳ ኒካህ፣ ጥሩ ኒካህ፣ የተሟላ ኒካህ አይሆንም። በወልይ እንጂ ልንል ይችላል። አአ ላኒካህ ማለት ላ የሲሑ ኒካሁ ማለት ነው። ከስር መሰረቱ ኒካሁ አይቻልም ማለት ነው። እንደዛ እንዳትሄድ ያንኛውን ኺላፍ እዚህ ቦታ ላይ እንዳታመጡ እያሉ ነው። ሸው ማስጠንቀቂያ እየሰጡ ነው። ተጋብተናል። በዛኛው አይነት አካሄድ እንዳትሄድበት ነው። ሌላም ትርጉም ስለሚቀበል መባቱ አስመስለው ሁሉም ትርጉም ተቀባይ አድርገው የሚያመጡ ሰዎች ስላሉ ነው። ሻአ ላኒካህ ኢላ ቢወልይን ብትለው ይህ ሐዲሱ ضعيف ነው ይላል ወይ ደግሞ ምን ይላል? ላኒካህ አልካሚል የተሟላ ኒካህ የጸዳ ኒካህ ደስ የሚል ኒካህ ማለት ሲሉ ተርጉሞ ይችላል እንጂ ጭራሽ ኒካህ ማለት አይደለም። ኒካሁም አይበላሽም። ግን የተሟላ ኒካህ ለማድረግ ስርዓቱን የጠበቀ ኒካህ ለማድረግ በወልይ ብታደርግ ይቻላል። ከዛ ውጭ ግን ይቻላል ሊሆን ይችላል። ላ ያ ማለት አይደለም። لأن الأصل أصل መሰረቱ ሲነፊ የለም ማለት ነፍይ ሲሐ ተቀባይነት የለውም ማለት ነው። አስሉ ሲቀነስ ለዚህ ነው ኔጌቲቭ وقال الترمذي شيخ الترمذي ምን ይላሉ? العامل عليه እየተሰራበት ያለው እንደ አህል العلم ሊቃውንቶች ዘንድ እየተሰራው ያለው منهم ከሊቃውንቶች ዑመር ዑመር ብን الخطاب وعلي رضي الله عنه وابن عباس رضي الله عنه وابو بكر وابو هريره رضي الله عنهم جميعا وغيرهم ሌሎችም ዑለማዎቻችን ሰሃቢዎች ሊቃውንቶች ሁሉ የሄዱት በዚህ ላይ ነው። ላኒካህ ኢላ ቢወልይም ኒካሁ ፍጹም አይሆንም ማለት ነው እንጂ የተሟላ ኒካህ አይሆንም ማለታቸው ነው ብለን መነሻ ልናደርገው አይደለም። ዑመርም ጭራሽ ያለ ወልይ ኒካህ አይቻልም ነው የሚለው። አልይም እንደዚሁ፣ እብነ አባስም እንደዚሁ፣ አቡ ሁረይራም እንደዚሁ። እነዚህ ታላላቆችን አገኘናቸው። ያለ ወልይ ኒካሁ ሙሉ በሙሉ አይሆን ሙሉ በሙሉ ሙሉ በሙሉ ከዚህ ውስጥ እነሱ የሚንደረደሩበት ደግሞ ኽላፍ የሚያመጡበት ነገር ስላለ ውሃ ከዳሩ እንደዚሁ ተዘግቧል። እሺ እ እ እ አይ እንደዛ ከሆነ መውቁፍ ነው የሚሆነው። ምን ሐዲስ አኢሻ ሐዲሱ መውቁፍ ሳይሆን ሐዲሱ መርፉዕ ነው። አን ነብይ አለይሂ ሰላቱ ወሰላም ከነብዩ ሰዋሩ ነብይ ወሃዛ ሩየ ይህ ተነግሯል አኒል ፉቃሃ ታቢዒ ከታቢዒይ ሊቃውንቶች ተዘግቧል። አነሁም እነዚህ ታቢዒዮች ታቢዒዮች ማለት እነማን ናቸው? ከሰሐቢዮች ማን ማንን አየን? ዑመር፣ አልይ፣ እብኑ አባስ፣ አቡ ሁረይራ ወገይሩሁም ሌሎችም ሌሎችም ወሀከዛ ሩየ እንደዚሁ ተዘግቧል። ያለ ወልይ ሊክ አይቻልም የሚል አንፉቃሃ ታቢዒን ከታቢዒይ ፉቃሃዎች አነሁም ቃሉ እነዚህ ፉቃሃ ታቢዕዮች ታቢዕይ ሊቃውንቶች ማለት ፉቃሃ ማለት ፈቂህ በጣም ፍቅህ የገባቸው እስቲንባጥ ማድረግ የሚችሉ ሐዲስና ቁርአንን ማቀናጀት የሚችሉ ማለት ነው። ከነሱ ላይ ሁክም ማውጣትና መጭነት የሚችሉት ፉቃዎች ይሏቸዋል። አታቢዒን የታቢዒ ፉቃዎች እንዲህ ይላሉ። አነሁም ቃሉ እንዲህ ብለዋል። ላኒካሃ ኒካህ ተቀባይነት የለውም ኢላ ቢወልይን በወልይ በሐላፊ ወሆ ያለ ወልይ ማግባት አይቻልም ያሉት ቀውሉ ሻፊዒ ሻፊዒ ወአህመድ አህመድ ወኢስሐቅ ለኢስሐቅ እነዚህ ታላላቅ ሊቆች ተስማምተዋል በዚህ ላይ ያለ ወልዩ ኒካህ የለም። ከዚህ ውጭ ያለው አቡ ሐኒፋ አለ ብለዋል ብያቸዋለሁ። ግን ሐዲሱ ይጥላል። የግድ ያለን አይደለም። እሺ ወንዙር ተመልከት። አልሙግኒ ሙግኒን አንብበው። ስድስተኛው ጥራት 449 ገጽ ላይ ጀምረ አንብብ። ላይብረሪ ይሄ ነው። ኢንጂነሪንግ ላይብረሪ ሰኞ ከዚህ ማክሰኞ መቼ መቼ ነው ያለው?